بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده አቂደቱል ዋሲጥያ ሀያ ሶስተኛ ክፍል ላይ ነን። ያለፈው ሀያ ሁለተኛው ክፍል ላይ የሰሓቦች አቋም ማነው የአህሉ ሱና ወልጀማዓ አቋም በሰሓቦች ላይ ምን ይመስላል የሚለውን ነበር እያየን ያቆም ነው። መጨረሻ ላይም ብለን የነበረ ነገር ምንድን ነው? ነቢዩ ሰላቱ ወሰላም የጀነት ናቸው ብለው ለመሰከሩላቸው ባልደረቦቻቸው የጀነት ብለው ይመሰክራሉ። አህል ስናዎች አሻረት ሙበሸራን ይመስል እና አቡበክር፣ ዑመር፣ ዑስማን፣ አሊ፣ አብዱራሕማን ብን ዐውፍ ሌሎችም አስሮች በአጠቃላይ ማለት ነው እንደዚሁም ከእነሱ ውጭም ነቢዩ አለ ሰላት ሰላም የመሰከሩላቸው አሉ ነሳቤት ብን ቀይስን ይመስል ሌሎችም ለእነዚሁ እንመሰክራለን ነው ነቢዩ የመሰከሩላቸው ምክንያቱም ነቢዩ አለ ሰላት ሰላም ሲመሰክሩላቸው ወማ የንጢቁ አን ልሀዋ ኢን ሁወ ኢላ ዋሕዩ ይውሓ ነው ነቢዩ አለ ሰላት ሰላም ከልብ ወለድ አይናገሩም የሚናገሩት ነገር إن هو إلا وحي يحسك وإلا لم ساكلا يمين ورد رأي وحي وننجي آه، من علو ويكرون يا من علو بما تواتر به النقل نقل بصفيو اندمتاو مالتنا بصفيو تايزو اندمتاو عن أمير المؤمنين علي بن أبي طالب مالتنا كعلي بن أبي طالب بصفيو عندما رضي الله عنه وغيره كللتم من أن خبر هذه الأمة من أن خير هذه الأمة يزج أمة خير مرت بعد نبيها كنبي لا أبو بكر نو ثم عمر أبو بكر كزام لا عمر نو ويثلثون بعثمان عثمان سوستن يادر له ዑስማንን ሶስተኛ ያደርጋሉ ነው። ይህ እንግዲህ ከዐብዱላህ ብን ዑመር እንደተዘገበው ነቢዩ ዓለይሂ ሰላቱ ወሰላም በነበሩ ጊዜ አቡበክርን አስቀድመን ከዛም ዑመርን እናስከትል ነበር ከዛም ዑስማንን የሚል ዘገባ አለ። Lakin ከነብዩ aleyhissalatü vesselam bu ኋላ በነቢዩ ዘመንም ቢሆን ማለት ነው ሰሓቦች በመጀመሪያ የሚጠቅሱት አቡበክርን ሲሆን ከዛ በኋላ ዑመርን ከዛም በኋላ ዑስማንን እየጠቅሱ ነበር ነው ግን እንደሚታወቀው ራሽዳዎች በተለይ ለሁለቱ ሼኮች በጣም ትልቅ የሆነ ጥላቻ አላቸው። በከሃዲነት ይፈርጇቸዋል፣ እንደዚሁም የጃሃንም ያደርጓቸዋል። ይሄ ብቻውን ይሄ ብቻውን እነሱን በከሃዲነት ለመፈረጅ በቂ ይሆናል። ነቢዩ አለህ ሰላቱ ወሰላም የጀነት ናቸው ብለው የመሰከሩላቸውን ትልልቅ ሰሃቦች የጀሃነም ናቸው ብሎ መፈረጅ ብቻውን ኩፍር ነው። ራሱን የቻለ ማለት ሌሎች ነገሮች እንኳን ሳይጨመሩበት። አላህ ከእንዲህ አይነቱ ውርደትና ኩፍር ይጠብቀን። ከዛም ምን አሉ? ثم عمر ويثلثون بعثمان ويربعون بعلي علي አራተኛ ያደርጋሉ ረዲየላሁ ዐንሁም ከማ ደለት ዐለይህ አልአታር አታሮች ፈለጎች እንዳመላከቱት በዚህ ላይ ወከማ አጅመዐ ሰሓበቱ ሰሓቦቹም እንደተስማሙት ዐላ ተቅዲም ዑስማን ፊል በይዓ ዑስማንን በማስቀደማቸው በይዓ ላይ ማለት ነው ቃል በሚጋቡ ጊዜ እንግዲህ ዑመር ብን ኸጣብ በእርግጥ ስድስቶችን መረጠ ስድስቶችን ሲመርጥ እነዚህ ስድስት ምርጥ ሰዎች ነቢዩ ዓለይሂ ሰላቱ ወሰላም እነሱን ስራ ወደው እነሱን ወደው ነው የሞቱትና ስለዚህ ነገሩ በእነዚህ ስድስት ሰዎች ላይ ይሁን አለ። ከስድስቱ ውስጥ ዑስማንና አልይ ይገኙበታል። ያው ዑስማን እንዲሆን ሆኗል በጊዜው። እናም ከማ አጅመዐ ሶሓበቱ ዐላ ተቅዲም ዑስማን ፊ በይዐህ مع أن بعض أهل السنة كما هو نقار كفيل أهل السنة وش كانوا نبروا كان اختلفوا يتلايوا نبروا في عثمان في عثمان وعلي وعثمان نبع علي لا رضي الله عنهما بعد اتفاقهم كما تسمى كما تسمى مثلا على تقديم أبي بكر وعمر أبو بكر أن عمر وكرن عمر كما تقدمت شوغار كما تقدمت شوغار كفيل أهل السنة وش አልይን ወደ ማስቀደም ይሄዱ አሉ። ያው ተለፉ ያሉት ለዚህ ነው። ዑስማን ያስቀደሙ አሉ፣ አልይን ያስቀደሙ አሉ። ፈቀደመ ቀውሙን ዑስማነ ፈቀደመ ቀውሙን ከፊል ህዝቦች ያስቀደሙ ዑስማንን ወሰከቱ ዝም አሉ። ወረበዑ ቢዓልይ አልይን አራተኛ አደረጉ። ወቀደመ ቀውሙን ከፊል ህዝብ ደግሞ አስቀደመ አልየን ካሉ ሱናዎች ማለት ነው። አልይን ወቀውሙን ህዝቦች ደግሞ ተወቀፉ አቋም ከመያዝ ታቀቡ። አልይ ያኒ አቋማቸውን ግልጽ ከማድረግ ታቀቡ። አልይ ይበልጣል ወይስ ደግሞ ዑስማን ይበልጣል በሚለው ላይ ማለት ነው። ላኪን ነገር ግን ስተቀረ ረጋ እህሉ አምሮ አህል ስነት ያህል ስናዎች ነገር አላ ተቅዲሚ ዑስማን ዑስማንን በማስቀደም ላይ ثم አልይ ከዛም አልይን ማለት ነው። መጀመሪያ ላይ ኺላፍ ቢኖርም እንኳን ከዛ በኋላ ግን አህል ስናዎች በዚህ ላይ የረጉ ዑስማንን በማስቀደም ላይ ወኢን ካነት ሀዚህ ልመስአላ እንግዲህ አልይን ማስቀደሙ ወይን ካነት ሀዚህ መስአለቱ ይቺ መስአላ እንደሆነች ብትሆንም መስአለቱ ዑስማን ወዓልይ ማለት ነው የዓልይና የዑስማን መስአላ ለይሰት አይደለችም አሉ ሚን ልኡሱል ከመሰረቶች ያለለችም አለት ያቺ ዩضለሉ ልሙኻሊፉ ተጻራሪው ጠማማ የሚባልባት አይደለችም አልይን ያስቀደመ ጠማማ አይባልም ዑስማንን ያስቀደመ እንደዚሁ ፊሃ ዕንደ ጅምሁር አህል ሱና ብዙዎቹ አብዛኞቹ ያህል ሱናዎች ዘንድ ላኪን ነገር ግን አልመስአላ አልመስአለቱ ለቲ ያቺ መስአላ ዩለሉ ፊሃ በእሷ ላይ ጠማማ የሚባልባት በጥመት የሚፈረጅባት ምንድነች? መስአለቱ ልኪላፋ እየኪላፋ መስአላት ያኒ እነሱ መሪነት አይገባቸውም የሚል አቋም የወሰደ ካለ ማለት ነው። ኪላፋ አይገባቸውም የሚል ነገር የኪላፋው ጉዳይ ነው፣ ዋናው ነው። ወዛሊክ ይህ አነሁም እነሱ ዩእሚኑና ያምናሉ አነ ልኸሊፈተ ኸሊፋ ምትኩ እንግዲህ የነቢዩ ዓለይሂ ሰላቱ ባዕደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢዩ ዓለይሂ ሰላቱ ወሰላም በኋላ አቡበክር ነው፣ ثم ዑመር ነው፣ ثم ዑስማን፣ ثم አሊይ። እንግዲህ አራቱም በቅደም ተከተል ተቀምጠዋል። ከነዚህ ውስጥ አንዱ ኺላፋ አይገባውም፣ ዟሊም ነው፣ ፋሲቅ ነው፣ የመሳሰሉ ነገሮች ውስጥ የሚገባ ሰው ካለ ይሄ ሰው ጠማማ ነው፣ ዳል ነው ሊባል ይችላል። ነገር ግን በደረጃ ግን አቡበከርና ዑመርን ካስቀደመ በኋላ አቡበከርና ዑመርን ካስቀደመ በኋላ አያልይም ቢያስቀድም ጠማማ የሚያስብል አቋም አይደለም ነው። ዑስማንን ቢያስቀድም እንደዛው ወመን ጣዕነ ያነወረ ፊ ኪላፈት አሐድ ሚን ሃኡላይ አርበዓ ከነዚህ አራት አይማዎች በአንዱ ኪላፋ ላይ ያነወረ ፈሁወ እሱ አضሉ ሚን ሒማሪ አህሊሂ እሱ እኮ ያኔ ከቤተሰቦቹ አህያ የጠመመ ነው። ይህንን አገላለጽ የተጠቀሙት ይላሉ ዑለሞቻችን ያኔ አህያ ሚን ያኔ አብለጅ ልሐይዋናት ነው። በጣም ከእንስሶችም እንደው የማይገባውና በጣም ደንቆረ የሆነው እንስሳ ነውና ከዚህ የከፋ ነው ነው እንግዲህ ከአራቱ ዑስማንን ይጥቀስ፣ አልይንም ይጥቀስ፣ ወይም ሁለቱን ሼኮች ይጥቀስ አይገባቸውም ብሎ ካለ እጅግ የጠመመ ሰው መሆኑን ለመግለጽ ነው። እጅግ የጠመመ ግን እንዳሉ ማስቀደሙ ላይ ከሆነ አልይና ዑስማን ላይ ሲላፉ ተገኝቷል። ወደኋላ ላይ ግን ነገሩ ረግቷል። በምን ላይ ዑስማንን በማስቀደም ላይ የነቢዩ ዓለይሂ ሰላት ሰላም አህል በይትን በተመለከተ ደግሞ ምን አሉ? ወዩሕቡነ አለ በይት የረሱሊላህ ላሁ ዓለይሂ ወሰለም የነቢዩን ዓለይሂ ሰላት ወሰላም ቤተሰቦች ይወዳሉ። ወየተወለውነሁም እነሱንም ወዳጆቻቸውና ረዳቶቻቸው ያደርጋሉ። ረዳቶች ሲባል እዚህ ላይ ሺዓዎች ወይም ደግሞ ጉላት አንዳንድ ከሱፍያም ይሁን ከሌሎች ድንበር ኃላፊዎች እንደሚያደርጉት ሳይሆን አማኞችን ምርጥ አማኞችን ወዳጆችና ረዳቶች እንደምናደርገው ማለት ነው። በል ከነሱ በላይ አስበልጠን እናስቀድመን እነሱን ወዳጆቻችን ረዳቶቻችን እናደርጋለን ነው። በጣም ቅርብም ሊባል ይችላል ይላሉ ሽወ የሕፈظነ ፊህም በእነሱ ላይ ይጠብቃሉ። ወሰየተ ረሱልላህ ስ ሰለም የአላህ መልእክተኛን የነቢዩን ለ ሰላት ሰላም ወስያን ኑዛዜያቸውን ይጠብቃሉ። ሐይቱ ቃለ ባሉ ጊዜ የውመ ገዲርሁም እዚህ ቀን ባሉ ጊዜ ነቢዩ ለ ሰላት ወሰላም ማለት ነው። አልገዲሩ ሁና ወ መጅመዕ ሰይል ያኒ ጎርፍ መሰብሰቢያ ቦታ ነው ገዲር የሚባለው ይላሉ። ሁም የአንድ ሰው ስም ነው ተብሏል። ወደ እሱ ተጠግቶ ነው يعني يخم في هنا ونز يمي سبب سبب بوتا مالتنا غوفو يمي سبب سبب المهم هي بوتا نو حيث قال يوم غدير يخم لا يبالو يذكركم الله في اهل بيتي على النبي عليه الصلاه والسلام آه يفوزان شرح رأي من ذكركم ما أمر الله به في حق أهل بيتي لعلو الله سبحانه وتعالى بأهل بيت وشيبا نبي تسبو شرائي يعززات شهن نقر أستوسات شهاله ما لثنو لعلو يعني من احترامهم وإكرامهم والكيان بحقهم إن السم أكبر إن السم ألك إن السم حق ما تبق لا يمقومي مساسلا نقر ما لثنو قال أيضا العباس عمه لا قوتاتشو العباس من دي بلوال وقد اشتكى إليه برغت ودس سموتا أقربو عباس والنبي عليه الصلاة والسلام مالذنو أن بعض القريش كثير القريش يجفو شلا إلى بني هاشم بني هاشم وشن شلا إلى سبال فقال والذي نفسي بيدها النبي عليه الصلاة والسلام نفسي بجبون تشمل الله تبارك وتعالى لا يؤمنون أيمنهم حتى يحبوكم ፊላህ ለአላህ ብለው እስከሚወዷችሁ ድረስ እነሱ እኮ አያምኑም አሉ ነቢዩ ዓለይሂ ሰላቱ ወሰላም ወሊቆራበቲ ያኒ የኔም ቅርብ በመሆናችሁ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም እነሱን መውደድ ከግዴታዎቻችን ውስጥ ናቸው እነሱን ያልወደደ ልቦና እንግዲህ የትኞቹን አማኞች እንደሚወድ ጥያቄ ውስጥ የሚገባ ነገር ነው ምክንያቱም እንኳን ይቅርና የነቢዩ አለህ ሰላት ወሰላም ቤተሰቦችን አማኞች የሆኑትን ነው እዚህ ላይ የነቢዩ አለህ ሰላት ወሰላም ቤተሰቦች ያልሆኑ አማኞችን የማይወድ ልቦና ያለው ሰው ወላ እና በራ ያልገባው ልቡ ውስጥ ችግር ያለበት ሰው ነው። የነቢዩ አለይሂ ሰላቱ ወሰላም ቤተሰቦች ላይ ደግሞ ነገሩ ጠንከር ይላል። ቃለ ሰለላሁ አለይሂ ወሰለም ነቢዩ አለይሂ ሰላቱ ብለዋል እና ኢነላህ አስጠፋ በኒ እስማዒል እስማዒልን ልጆች አላህ ስብሓነ ወተዓላ መርጧል። ወስጠፋ ሚን በኒ እስማዒል ከእስማዒል ልጆች ደግሞ ያኒ ዘሮቹ ማለት ነው ኪናናን መርጧል። ወስጠፋ ሚን ኪናና ከዚህ ዘር ደግሞ ቁረይሽን መርጧል አላህ ተባረከ ወተዓላ። ወስጠፋ ሚን ቁረይሽ ደግሞ በኒ ሃሽምን መርጧል። ወስጠፋኒ መረጠኝ አሉ። እንግዲህ በኒ ሃሽም ዘር ናቸው እሳቸው። ይህም በኒ ሃሽም ከበኒ ሃሽም ደግሞ መርጦኛል ብለዋል እንግዲህ አህልሱና ወልጀማዓ ይህን የመሰለ አቋም አላቸው በነቢዩ አለ ሰላት ሰላም ቤተሰቦች ላይ ማለት ነው። ነገር ግን ድንበር ያላለፈ ውዴታ ነው የሚሆነው። ወየተወለውነ አሉ ወደ ነቢዩ አለ ሰላት ሰላም ባለቤቶች ሲገቡ አዝዋጅ ረሱሊላህ ሰለላሁ አለይህ ወሰለም የነቢዩን አለ ሰላት ሰላም ባለቤቶች ሙሀት ልሙእሚኒን የአማኞች እናቶች የሆኑትን የነቢዩ አለ ሰላት ሰላም ሚስቶች ይወዳሉ። ወዩእሚኑነ ያምናሉ ቢአነሁነ አዝዋጁ ፊል አኺራ አኺራ ላይ ሚስቶቻቸው መሆናቸውንም ያምናሉ። ኹሱሰን በተለይ ደግሞ ኸዲጀተ ረዲየላሁ ዐንሃ አላህ ስራዋን የወደድላት ኸዲጃን ኡመ አክሰሪ አውላዲሂ የብዙዎች የብዙዎቹ ልጆቻቸው እናት የሆነችው የሁሉም ማን ሲቀር ኢብራሂም ሲቀር ኢብራሂም ከማርያ ቅብጥያ የተገኘ ነው። ወአወል መን አመነ ብሂ መጀመሪያ ወአወለ መን አመነ ብሂ በሱ በነቢዩ ዓለይሂ ሰላቱ ሰላም ያመነችው ነች። ወዓደደሁ ዐላ አምሪሂ በነገሩም ላይ ዓደደሁ ያጠናከረው ያጠናከረችው ነች። እሷ እንግዲህ ወካነ ለሃ ሚንሁ አልመንዚለቱ ልዓሊያ ወካነ ለሃ ለሷ ነበራት ሚንሁ ከነቢዩ ዓለይሂ ሰላቱ ሰላም ማለት ነው ከሱ አልመንዚለቱ ልዓሊያ ከፍ ያለ ደረጃ ነበራት። ስዲቀተ ቢንት ስዲቅ ቢንተ ወሰዲቀተ ቢንተ ስዲቅ ረዲየላሁ አንሃም አለች። እንግዲህ ዑለሞቻችን አይሻን አይሻንና ኸዲጃን በማበላለጥ ዙሪያ ያኒ ማንኛቸው ይበልጣሉ በሚለው ጉዳይ ላይ ትንሽ የተወሰነ ኪላፍ ይታያል። ከፊል ዑለሞች ኸዲጃ ትበልጣለች ብለው ሲሉ፣ ሌሎቹ አይሻን ያስቀድማሉ። ወላሁ አለም ብቻ ግን ሁለቱ ከነቢዩ ዓለይሂ ሰላም ሚስቶች በእጅግ የላቁ በደረጃ ማለት ነው በእጅግ የላቁ መሆናቸውን ይመሰክራሉ ዑለሞቻችን። አለቲ ቃለ ፊሃ ነቢዩ ስ ሰለም ነቢዩ ያሉባት የሆነች ፈضሉ አይሸተ የአይሻ ብልጫ አለ ኒሳኢ በሴቶች ላይ ከፈضል ተሪድ እንደ ተሪድ የምግብ አይነት ነው። አላ ሳኢር ጣዓም ከተቀሩት ነቢዩ ለ ስላት ሰላም የሚወዱት መልካም የሆነ ምግብ ነው። ከተቀሩት ምግቦች ሰሪድ የሚበልጠው አይነት ያለው ብልጫ አይነት ነው። بلوال نبي عليه الصلاة والسلام نوم طيب أه، ويتبرؤون راسات راساتشون ياترى أهل السنة وش من طريقة الروافض كرافضة وش من قد رافضة تنقدي رافضة يتبالوت زيد بن علي بن الحسين بن علي بن أبي طالب እሱ ዘንድ መጥተው ጠየቁት ስለ አቡበከርና ዑመር ማለት ነው። እነሱ የሚፈልጉት ምላሽ ከሱ እነሱን እንዲጥል ራሱንም ከነሱ እንዲያገል ነበረ። ነገር ግን እሱ በእነሱ ላይ ውዳሴን አደረገ። እንደውም የአያቴ የነቢዩ አለህ ሰላት ወሰላም ማለት ነው ደጋፊዎች ነበሩ ብሎ ተናገረ። በዚህ ጊዜ ጣሉት እሱን ረፈቡ በዚህም ራፊዳ ተባሉ ይላሉ። አለዚነ ዩብጊዱነ አሰሓባ ሰሓባን የሚጠሉ የሆኑ ማለት ነው። እንግዲህ ለምን የኒፋቅ ሰዎች ናቸውና። ሼክ ልእስላም እብኑ ተይሚያ ረሕመቱላሂ ዓለይህ ደህና አድርጎ እንደገለጻቸው በተለይ መሪዎቻቸው በኒፋቅ የተሞሉ መሆናቸው ሼኹል እስላምን ጨምሮ ሌሎች ዑለሞቻችንም ይናገራሉ። ወየሱቡነሁም ይሰድቧቸዋል፣ ከነሱ ይጠራሉ፣ ራሳቸውን ያጠራሉ ነው። እንደዚሁም ወሚን ጠሪቀት ነዋሲብ ከናሲባዎች እንደዚሁ ራሳቸውን ያጠራሉ። ሼኹል እስላም በዚህ አቋም ሼኹል እስላምን ከናሲባ ነው ብለው የሚተቹ አንዳንድ ልባቸው የቆሸሸ ሰዎች አሉ። እነሱ የረፍድ አይነት ችግር ስላለባቸው ነው ማለት ይቻላል። ማለትም እንደነሱ አይነት ድንበር ያለፈ አቋም ባህል ቤቶች ላይ ስለሌለው ከናሲባ ነው አሉት። ናሲባዎች እንግዲህ ምንድን ነው አለዚነ የንሲቡን አዳወተ ሊአህል አህል ቤት ላይ ጥላቻን የተከሉ ናቸው ናሲባዎች ማለት ነው። ሼክ ልስላም ግን ከዚህ ቆሻሻ አቋም የጸዳ ነበር። ይኸው እቺ አጭር ጽሁፍም ይህንን ነገር ታስገነዝበናለች። الذين እነዛ ይኡዙን አህልበይት አህልበይትን አዛ የሚያደርጉ بقول أو عمل በስራም ይሁን በንግግር ካሉ በኋላም ያሉ ويمسكون ይይዛሉ፣ ዝም ይላሉ። መሸጀረ በይነ ሰሓባ በሰሓቦች መካከል በተከሰተው ነገር በአልይ ብን አቢ ጣሊብ በተለይ ይህኑ ትልቁ ነገር እናም በሙዓውያ ብን አቢ ሱፊያን በሁለቱም ወገን በርካታ ሰሓቦች ተሰልፈው ነበረ። የተከሰተው ሁሉ ተከሰተ። በዚህ ጉዳይ ላይ ምላሶቻቸውን አያስረዙም አህል ሱና ወልጀማዓ። በርካታ አህል ወልጀማ ወልጀማዓ ዑለሞች ሐቁ በዚህ ጉዳይ ላይ ማለት ነው ለአልይ በእጅጉ የቀረበ ሲሆን ሙዓውያ ብን አቢ ሱፊያን እና ከሱ ጋር የተሰለፉ ሰሓቦች ሙጅተሂዶች እንደነበሩ ይናገራሉ። ወደዚህ የሚያመላክትን የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ሐዲሶች አሉ። መጀመሪያ የነቢዩ ከነቢዩ ዓለይሂ ሰላቱ ወሰላም ሐዲሶች ውስጥ የዓሊይ እብን አቢ ጣሊብ የዓሊይ እብን አቢ ጣሊብ ጦር ለሐቅ በእጅጉ የቀረበ መሆኑን የሚያመላክት ሀዲት አለ። ምክንያቱም ኸዋሪጆችን በተመለከተ ሲናገሩ ነቢዩ ዓለይሂ ሰላም ከሁለት ጣይፋዎች ትልልቅ ጣይፋዎች ውስጥ ለሐቁ በጣም ቅርብ የሆነው እንደሚገሏቸው ተናግረዋል። ማንን? <coughs> ኸዋሪጆችን ማለት ነው። ሌላው ደግሞ ያኒ የነ ሙዓዊያ ብን አቢ ሱፊያንም እንደዚሁ ያኒ መልካም እንደነበረና ሙጅተሂዶች እንደነበሩ የሚያመላክተው ሐዲስ ምንድን ነው? እሱንም ቢሆን ነቢዩ ዓለይሂ ሰላም ሁለቱን ጣይፋዎች ሲገልጿቸው ምንድን ያሉት? ትልልቅ የሆኑ ሁለት ቡድኖች ብለው ገልጿቸዋል ነቢዩ ዓለይሂ ሰላቱ ሰላም። ከእነሱ በኋላ የመጣ ሰው ደግሞ በዚህ ምክንያት እነሱን ሊያነውራቸውም ሆነ እነሱ ላይ ምላሱን ሊዘረጋ አይገባም አቅሙን ليوك الجبال أكمل ليوك الجبال وإن كان إذا لم نال النص ولا صحابش كان ذابوها لم تعلمش أجر ألا سساساتهم على ثنو النبي عليه الصلاة والسلام إذا حكم الحاكم فاجتهد فأصاب فله أجران عند فرج دنيا تقول كذا الرجبوها لا حق لا يكودك أو التاجر نوران وإذا اجتهد فأخطأ فله أجر بلو النبي عليه الصلاة والسلام كتساساتا عند أجر دميرو دم تناغروا النبي صلى الله عليه وسلم ننسو اجتهاد لا عندنا برو من انترطري اللو تككل نياو يهل السنة والجماعة أقوام يهونون ويقولون إلى أنه إن هذه الآثار طيب ويمسكون عما شجر بتكسته وكتكسته لا يزم إلى بين الصحابة والصحابة مكاكل ويقولون إلى أنه እነ ሀዚህ አልአሳር እነዚህ አሳሮች አልመርውያ የተዘገበች የሆነች ሲመሳዊህም ያኒ እነሱን በመጥፎ ማንሳት ላይ ሚንሃ ከሷ ውስጥ ማሆ ከዚብ ውሸት ይሆናል። ለምሳሌ ያህል ሙዓውያን ሚንበር ላይ በምታዩት ጊዜ ግደሉት የሚል አለ። እንደዚህ አይነት ግልጽ የሆኑ ውሸቶች አሉ። ወሚንሃ ከሷ ውስጥ ደግሞ ማቀድ ዚደ ፊህ በሱ ላይ የተጨመረበት አለ ሀቅ ሆኖ እያለ በላዩ ላይ የተጨማመረበት ነገር አለ። ወነቀስ የተጨመረበት አለ፣ የተቀነሰበት ወቁይር የተቀየረ አለ። አን ወጅህ ሰሪሕ ሰሪሕ ግልጽ ከሆነ ገጽታው ማለት ነው። እዚህ ላይ መጠንቀቅ ያለብን ታሪክንም አንዳንዴ ስንሰማ ማለት ነው በጣም ጥንቃቄ ማድረግ አለብን። ከማን መስማት እንዳለብን ማወቅ አለብን። በተለይ ስለ ሰሓቦች ሲነገር ማለት ነው ከአህል ሱናዎች እንጂ ከማንም ልንሰማ አይገባንም። ወሰሒሑ ትክክለኛው አሉ ሚንሁ ከሱ ሁም ፊህ ማዕዙሩን እነሱ ከሱ ሶሒሕ ትክክል ከሆነ ውስጥ ማለት ነው ስህተታቸውን የሚያወሳ ሆኖ ትክክል ከሆነ ውስጥ እነሱ ማዕዙሩን ያኔ ዑዝር የሚሰጣቸው ይሆናሉ ኢማ ሙጅተሂዱና ወይ ሙጅተሂዶች ይሆናሉ ሙሲቡን ትክክለኛውን ነገር ያገኙ ሙጅተሂዶች ይሆናሉ ወኢማ ወይ ደግሞ ሙጅተሂዱነ ሙጅተሂዶች ይሆናሉ ሙኽጢኡነ የተሳሳቱ ሙጅተሂዶች ይሆናሉ። ቅድም እንዳልነው ነቢዩ ዓለይሂ ስላም ሀዲስ ላይ እንዳብራሩት እንዳብራሩት ሙጅተሂዱን ሙሲቡን ውስጥ ከሆኑ ሁለት አጅር ይኖራቸዋል። ለእጅትሃድና ትክክለኛ ነገር ለማግኘታቸው ኢማ ሙጅተሂዱን ሙኽጢኡን ይሆናሉ ወይ ደግሞ ተሳስተው ግን ሙጅተሂዶች ስለነበሩ ምን ይሆናሉ? አንድ አጅር ይኖራቸዋል ነው። ይሄ ነው ትክክለኛው አቋም ያህልስና ወልጀማ ብቸኛውም ትክክለኛ አቋም ይሆነው ወሁም እነሱ መዓ ዛሊከ ከዚህ ጋር ከዚህ ጋር አህሉ ሱናዎች ማለት ነው ላ ያዕተቂዱነ ላ ያዕተቂዱነ አያምኑም አያምኑም በልባቸው አይቋጥሩም أن كل واحد إيانداندو من الصحابة كصحابة تكو معصوم عنده كلهم صحابة سبال معصوم نو يتطبق نو عن كبائر الإثم كتللق وانجلو يتطبق نو وصغائره كتننشوتشم ብለው አይሉም። በል እንደውም አሉ ተጁዙ አለይህም ዙኑብ ፊል ጁምለት ጥቅል በሆነ መልኩ በእነሱ ላይ ወንጀል የሚቻል ነው። እንደ ማንኛውም ሰው ወንጀል ሊታይባቸው ይችላል ብለው ያምናሉ። ወለሁም ይህ ሲባል ከሌሎች ሰዎች ጋር እኩል ማድረግ አይደለም። እነሱ ግን ማዕሱም ናቸው፣ ወንጀል የሚፈጽሙ አይደሉም የሚል አቋም የላቸውም። እነሱ ነው እንግዲህ ወለሁም ለነሱ አላቸው ለሰሓቦች ማለት ነው ሚነሰዋቢቅ والفضائل يعني ከመቅደምና ከብልጫዎች ما توجب አላቸው ما يوجب የሚያስፈርድ የሆነ مغفرة ما يصدر منهم مغفرة የሚያስምር ما يصدر منهم ከእነሱ የሚመነጨውን ነገር የሚያስምር ቀዳሚነትም ሆነ በላጭነት አላቸው إن صدر ከተከሰተ ማለት ነው ኢነል ሐሰናት ዩትሂብነ ሰይአት ነው መልካም ስራዎች መልካም ነገሮች እንግዲህ መጥፎ ነገሮችን ያስወግዳሉ፣ ያጠፋሉ ነው። እነሱ ደግሞ መቅደማቸው ራሱ ትልቅ ነገር ነው እና ይሄ መቅደማቸው በርካታ ነገሮችን ሊያጠፋላቸው ይችላል ከነሱ መንጭቶ እንደሆነ እንደዚሁ ብልጫቸውን በሌሎች ላይ በላጭ መሆናቸው ማለት ነው። ሀታ እነሁም እንደውም እነሱ አሉ እንግዲህ የውፈሩ ለሁም ሚነሰያት ለእነሱ ይማርላቸዋል ሚነሰያት ከጥፋቶች ማላ ይቅፈሩ የማይማረው ሊመን ባዕደሁም ከነሱ በኋላ ለማንም የማይማረው አይነት እንደውም ለእነሱ ይማርላቸዋል። ለምን ሊአነ ለሁም ለነሱ አላቸው ሚነል ሐሰናት ከመልካም ስራዎች አለቲ ያቺ ተምሑ ሰይአት መጥፎ ነገርን የምታብስ የሆነች ማ ለይሰ ሊመን ባዕድሁም ከኋላቸው ለማንም ያልሆነ ከኋላቸው መጥቶ ማንም ሊሰራው ያልቻለውን መልካም ስራ ሰርተዋልና ለማንም የማይማረው አይነት ምህረት ለእነሱ ይኖራቸዋል። እንደውም ስራቸው ልዩና የበለጠ ስለሆነ ከሌላው ማለት ነው። طيب لا لنا كونو نكون معناتنا تنكتروا إن شاء الله والله تعالى أعلم وصلي وأسلم على نبينا وحبيبنا وشفيعنا محمد صلى الله عليه وآله وسلم